ይህ ክፍል ስድስት የአቂዳ ትምህርት ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحابته أجمعين ውድ ፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ ባረከላሁ ፊኩም እንግዲህ ባለፈው ደርሳችን ተውሂድ አልኡሉሂያ ምን እንደሆነ ለማየት ሞክረናል በዛ ስርም ያሉትን ሸሃደቴን የሁለቱ የምስክርነት ቃል የሚባሉትን ሸሃደቱ አን ላኢላሃ ኢላላህ እንደዚሁም ወሸሃደቱ አነ ሙሐመደን ረሱሉላህ የሚሉትን ማዕናቸውን እንደዚሁም አርካናቸውንና ሽሩጥ አላቸው ብለን ሽሩጦቻቸውንም ለማየት ሞክረን ነበር ማለት ነው። ዛሬ የምናየው ትምህርት የተውሂድ አልኡሉሂያን በተመለከተ ከቁርአንና ከሐዲስ ያለውን ማስረጃ ነው። ማንኛውም ትምህርት በማስረጃ መደገፍ አለበትና መሰረቱ ከቁርአን ከሐዲስ መሆን አለበትና ከዚህ አንጻር ቁርአን ምንድን ነው የሚለው ተውሂድ አልኡሉሂያን ቁርአን እንዴት ነው ያስተማረው የሚለውን ነገር ለማየት እንሞክራለን ማለት ነው። እንግዲህ በቁርአን ሆነ በሐዲስ በተውሂድ አልኡሉሂያ ዙሪያ የመጡ በርካታ ማስረጃዎች አሉ። እነዚህ ማስረጃዎች በቁርአንም ሆነ በሐዲስ የምናገኛቸው በተለያዩ መንገዶች ይሆናሉ። እንደዛም ስንል አላህ ስብሓን ወተዓላ ይሄን ተውሂድ አልኡሉሂያ ያስተማረው በተለያየ መንገድ መሆኑን እናያለን ማለት ነው። እነዚህን መንገዶች አንድ በአንድ ለማየት እንሞክራለን። ለምሳሌ አላህ ስብሓን ወተዓላ ታረተን ብልአምር ብሂ ከማ ፊ ቀውሊሂ ተዓላ አንዳንድ ጊዜ እናደርገን በማዘዝ ነው በትእዛዝ መልኩ በተውሂድ አልኡሉሂያ ሲያዝ እንመለከታለን። የቱ ጋር በሱረቱ አልበቀራ ቁጥር 21 ላይ أعوذ بالله من الشيطان الرجيم يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون بجي أنقذ الله سبحانه وتعالى من الله يا أيها الناس باتك علي የሰው ልጆችን በሙሉ ጥሪ ያደርግላቸው አላህ ስብሓን ወተዓላ ምክንያቱም ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ብሏልና የሰው ልጆችንም ሆነ አጋንንቶችን አላህ ስብሓንሁ ወተዓላ ሲፈጥር ለምንድን ነው ኢላ ሊያዕቡዱን አላህን በብቸኝነት እንዲያመልኩ ነው ይህ ጥሪ የተወሰኑ ቡድኖችን ጎሳዎችን ማህበረሰቦችን ሀገራትን የሚመለከት አይደለም በአጠቃላይ የሰው ልጆችን ሙሉ በሙሉ ነው አጋንንቶችንም ጭምር ነው ሪሳላው ለዚህ ስለ አላህ ስብሓን ወተዓላ በዚህ አንቀጽ ላይ ማንን ነው የሚያናገረው በትእዛዝ መልኩ ሲያዛቸው በአጠቃላይ የሰው ልጆችን ነው ያ አዩሃ ናስ እናንተ ሰዎች ሆይ ይላል اعبدوا ربكم الذي خلقكم የፈጠራችሁን እነዛንም ከእናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ ይላል አላህ Subhanahu Wa ለአለኩም ተተቁን ቅጣትንም ልትጠነቀቁ ይከጀላልና በማለት ያስተላልፋል። ይሄ አሁን ትእዛዝ ነው ማለት ነው። ያ አዩሃ እናንተ ሰዎች ሆይ ኢዕቡዱ ተገዙት ማንን አለዚ ኸለቀኩም ያ የፈጠራቸውን ጌታ ተገዙት ማነሱ ያ የፈጠራችሁ እናንተም ብቻም አይደለም ወለዚነ ምን ቀብሊኩም እነዛንም ከእናንተ በፊት የነበሩትን ህዝቦች የፈጠረ የሆነን ጌታችሁን ተገዙት አሁን ይሄ አንቀጽ በምን መልኩ ነው የመጣው በትእዛዝ መልኩ ነው አላህ አዞበታል የሰው ልጆች እሱን ብቻ እንዲያመልኩ ማለት ነው እዚህ ጋር በትእዛዝ መልኩ መምጣቱን እንመለከታለን ተውሂድ አርም ኡሉህያ በዚህ አንቀጽ ውስጥ ተውሂድ አልሩቡብያንም እናገኛለን። ያ አዩሃ ናስ እናንተ ሰዎች ሆይ እዕቡዱ ረበኩም ያዕቡዱ የሚለው የታዘዝንበት ነው ተገዙት የሚለው ይሄ ነው ኡሉህያነቱን የምንወስድበት ከዚህ አንቀጽ ውስጥ ማለት ነው መታዘዛችን በምንድን ነው ወደ ኢባዳ ነው ወደ አምልኮት ነው የታዘዝነው? አላህን በብቸኝነት እንድናመልከው የሰው ልጆች በአጠቃላይ ታዘዋል ከዛ በኋላ የመጣውን አንቀጽ ብትመለከቱት ረበኩም ጌታችሁን ይልና አለዚ ኸለቀኩም የፈጠራችሁ ያ የፈጠራችሁና ወለዚነ ሚን ቀብሊኩም ከእናንተም በፊት የነበሩትን የፈጠረ ይሄ ምንድን ነው አላህ ስብሓን ወተዓላ ፈጣሪ መሆኑን የሚያስገነዝን መሆኑን ደግሞ እዚህ ጋር እናገኛለን ስለዚህ እዚህ ጋር እኛ የፈለግነውን ሩቡብያውን ሳይሆን ኡሉህያውን ነው ነገር ግን አንቀጹ ላይ ሁለቱንም እናገኛቸዋለን من هو الخالق خالق من ነው الله سبحانه وتعالى هو الذي خلق جميع الخلائق ሁሉንም ፍጡራኖችን የፈጠረው ማን ነው አላህ Subhanahu Wa Ta'ala ነው ይሄን አረጋግጠናል ማለት ነው በዚያ የተባረከ አንቀጽ ውስጥ ይሄንንም እናገኛለን በዚህ ሁኔታ አላህ Subhanahu Wa Ta'ala በትእዛዝ መልኩ መግለጹን እንመለከታለን ማለት ነው በመጀመሪያው አንቀጽ ላይ طيب وقوله እንደዚሁም አላህ ስብሓንሁ ወተዓላ በሱረቱ ኒሳ 36 ላይ ዋዕቡዱ ላህ ወላ ቱሽሪኩ ብሂ ሸይአን በትእዛዝ መልኩ ሁለተኛ አንቀጽ እናገኛለን ዋዕቡዱ ላህ ወላ ቱሽሪኩ ብሂ ሸይአን አላህንም ተገዙት ተገዙ በሱም ምንንም አታጋሩ ይላል አላህ ምንም ሸሪክ አታድርጉለት ብቻውን ተገዙት እዚህ ጋር ምን እናገኛለን ኡሉሂያ ነው ምክንያቱም ወደ ኢባዳ እየጋበዘ ነው የሰው ልጆችን ዋዕቡዱላህ ብሎ ብቻ ደግሞ አላህ ስብሓን ወተዓላ አልተወም ጨምሮበታል መራቅ ያለብንን ነገር ማለት ነው ወላ ወላ ቱሽሪኩ በሱም አታጋሩ የአላህን ብቸኝነት ማረጋገጥ ብቻ በቂ አይደለም እሱም ብቻ መገዛትም በቂ አይደለም። ሌሎችንም መተው ያስፈልጋል። ሸሪክ አለማድረግ ብቻ ስንል በቃ ይህን ዒባዳ በአላህ ብቻ በማድረግ እሱን መነጠል አለብን ከሌሎቹ ፍጡራኖች። ከእሱ ውጭ ያለው ነገር ሁሉ ፍጡር ነውና ሁሉም አብሮ መገኘት አለበት። ይሄንንም ይሄንንም ይሄንንም ያንንም አናመልክም። ሙስሊም ከዚህ የተከበረ ነው። ለማንም የሚያጎበድድ ፍጡር አይደለም ሙስሊም። ለእንጨት፣ ለዛፍ፣ ያኒ ለእንስሳ፣ ለግዑዛን የምንንበረከክ ህዝቦች አይደለንም። ከዚህ አላህ ስብሓን ወተዓላ ነጃ እያወጣን ይገኛል የሰው ልጆችን እያከበረ ይገኛል ዋዕቡዱ ላህ ወላ ቱሽሪኩ ብሂ ማንን ነው የምታጋራው ማዛ ላይ ቢጤ ያለው እሱ እሱን የሚመስል አምላክ ሌላ አለና ነው ኢባዳን ለሌላ የምታጋራው ወይስ ከእሱ ጋር የፈጠረህ አለህ አንተን አላህ ሰማይን ስፈጥር ምድርን ስፈጥር አንተን ስፈጥር አንቺን ስፈጥር ያገዘው አካል አለ አሁንም ደግሞ ርዝቅን ስሰጥ ሲገል ሲቀሰቅስ ሲያነሳ ሲጠይቅ ሀብታም ድሃ ሲያደርግ የሚፈለገውን ነገር ሲሰጥ ሲነሳ የሚያግዘው አካል አለ የለም ታዲያ ማንን ነው እዚህ ጋር ቢጤ የምታደርግለት ነው እዚህ ጋር በትእዛዝ መልኩ መምጣቱን አሁንም እንገነዘባለን ሌላ አንቀጽ أهنا معنا الله سبحانه وتعالى بسورة الإسراء قطرها سوس لي وقضى ربك ألا تعبدوا إلا إياه وبالوالدين إحسانا الله سبحانه وتعالى بذي بتبارك وأنت سوس من الآن وقضى ربك جيتانا من الآن እንዲህ ስል አዘዘ ቀባ ማለት مالك ማለት مالك ወሰነ ማለትም ይሆናል። ምን ስል አላ ተዕቡዱ ኢላ እያህ ከእርሱ እንጂ እርሱን እንጂ አላህን እንጂ ማለት ነው ሌላን አትገዙ ስል ወሰነ ኦር አዘዘ ትእዛዝ ነው ይህን እናገኛለን ስለዚህ የሰው ልጆች አላህን በብቸኝነት ለማምለክ ታዘናል ከሽርክ እንድንርቅ ታዘናል ይሄም ማረጋገጥ መቻል አለብን በትእዛዝ መልኩ በዚህ መልኩ መምጣቱን እናረጋግጣለን ማለት ነው ጠይብ በሌላ መልኩ በቁርአን ውስጥ በምን መልኩ መጥቷል ሁለተኛ ነጥብ ላይ ወታረተን በያን አነሁ ልአሳስ ሊውጁድ الخلقية والمقصود من إيجاد الثقلين الله سبحانه وتعالى የሰውን ልጅም ሆነ ጅኖችን የመፍጠር ዓላማን በማስመልከት ያወረደበትን ዓላማ አንቀጽ ደግሞ እናገኛለን። እንደው በቃ መፍጠር የተፈለገበት ምክንያት ምንድን ነው? አላሁ ስብሓን ወተላ እነዚህ ሁለቱን ፍጡራኖች ጅኖችና ወይም አጋንንቶችና የሰው ልጆችን የፈጠረበትን ዓላማ ሲገልጽ ይህ ተውሂድ ኡሉሂያን ተጠቅሟል በሱረቱ አዛሪያት 56 ላይ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ብሏል ጋንንና ሰውን ልገዙኝ እንጂ ለሌላ አልፈጠርኳቸውም ይላል የሰው ልጆች መፈጠር የአጋንንቶችንም መፍጠር አስፈላጊነት አላህ ሲናገር ምንድን ነው እኔን እንዲገዙኝ ነው ይላል እንጂ ለሌላ ነገር አልፈጠርኳቸውም ለዚህ ነው እኛ ለምን ወደዚህ ምድር እንደመጣን ማወቅ አለብን የምንለው የሰው ልጆች በራሳቸው ምርጫ አይደለም ወደ ዱንያ የመጡት ፈልገው አይደለም ወደዚህ የመጡት ፈልገው አይደለም በዚህ መልኩ የተፈጠሩት ከራሳቸው ምርጫ ውጭ የሆነ ነገር ነው ታዲያ ይህን ያደረገው አካል እየነገረ ነው ለምን እንደፈጠርኳችሁ እወቁ እናንተ ሰዎች ሆይ እናንተም አጋንንቶች እኔ ለምን እንደፈጠርኳችሁ እወቁ እንደፈለጉ እንድትጨፍሩ እንደፈለጉ እንድትኖሩ የፈለጋችሁትን ነገር አግበስብሳችሁ እንድታመልኩ ያገኛችሁትን ሁሉ እንድትፈሩና እንድትንበረከኩለት አይደለም እንደናንተ ሟች የሆኑ እንደናንተ የሚበሉና የሚጠጡ የሚገኙና የሚጠፉ የሚለዋወጡ በራሳቸው ጊዜ አንዳች ነገር ማድረግ የማይችሉትን አካላት እንድታመልኩ አይደለም። ላገኛችሁት ሁሉ ገንዘባችሁን፣ ክብራችሁን፣ ንብረታችሁን አሳልፋችሁ እንድትሰጡ አይደለም። ለእንደዚህ አይነት ጨዋታ አይደለም የተፈጠራችሁት። ኦር በዚህ ዱንያ ላይ እንደፈለጋችሁ እንድትኖሩ ቤቶቻችሁን አሳምራችሁ የዱንያን ጥቅም ብቻ በዚች ምድር ላይ የሚያስፈልገውን ነገር ሁሉ አሟልታችሁ ልትዝናኑ፣ ልትኖሩ፣ ልትወልዱ፣ ልትበሉ፣ ልትጠጡ፣ ልታገቡ ለዚህ ብቻ አይደለም የተፈጠራችሁት። ዋናው አላማው ፈጣሪው እናንተን ላመጣው አካል ሲናገር ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። እያንዳንዱ ሰው ይሄን ማወቅ አለበት። አላማውን ለምንድን ነው የተፈጠረው? ሰማይ ለምን ተፈጠረ? ምድር ለምን ተፈጠረ? በዚህ መካከል ያሉት ነገራቶች በሙሉ ለምን ተፈጠሩ? አንተስ ለምን ተፈጠርክ? አንቺስ ለምን ተፈጠርሽ? ለምንድን ነው የተፈለገው ይሄ ሁሉ? ዑቡድያን ለማረጋገጥ ነው። ባርነትን ለማረጋገጥ ነው። እያንዳንዱ ሰው ትክክለኛ ባሪያ መሆኑን በማወቅ የዓላማው ለመጣለት ዓላማ ሰጥ ለጥ ብሎ ማደር መቻሉን ማረጋገጥ አለበት። ከዚህ ውጭ ከሆነ አደጋ አለውና ራሳችንን በዚህ መነጽር ውስጥ ማየት መቻል አለብን። የሰው ልጅ ዛሬ በዱንያ ላይ እያደረገ ያለው ምንድን ነው? የሚያሳስበው ይሄ የመጣለት ዓላማ እኔ እኮ የተፈጠርኩት ለዚህ ነው፣ ይሄን እኮ እያደረግኩ አይደለሁም፣ እንደው ምን ይሻለኛል እያለ ነው አይደለም። ጥሎት ለሚሄደው ቅድም እንዳልነው በምንፈልግበት ሰዓት አይደለም ሀታ እኛ በዱንያ ላይ የመጣ ነው አላህ ስብሓን ወተዓላ በፈለገው ሰዓት ነው እሱ ነው ፈልጎም የፈጠረን እንደዚሁ ማለት ነው ውጥኖቻችን እቅዶቻችንን ሳንጨርስ የያዝነውን ስራ ሳናጠናቅቅ ያለምነውን ቦታ ሳንደርስ በእኛ ፍላጎት ሳይሆን ተገደን እንሰናበታለን ይሄ የማይቀር ነው እያየን ነው ዕልመል የቂን አለ እዚህ ጋር እያንዳንዳችን እርግጠኛ የሆነ እውቀት ይኖረናል በዱንያ ላይ እንደማንቀርና ሁሉም ሰው እንደሚሰናበታት በየቀኑ ይህንኑ እያየን ነው የምንኖረው በእንደዚህ አይነት ሁኔታዎች ውስጥ ነው ያለ ነው አባት እናቶቻችን እያጣን ወንድሞች እህቶቻችን እያጣን ወገኖቻችን በጎረቤት እያጣን የምንኖርበት ሀያት ነው እየመራን ያለ ነው ይሄ አዲስ አይደለም ማለት ነው። ማንም የሚያስተባብለው ጉዳይ አይደለም። ስለዚህ አንተም አንቺም ሁላችንም ይሄ ነው የምጠብቀን ነው። በድንገት ከዚች ዱንያ ላይ ውልቅ እንላለን። ታዲያ ለዚህ ጉዞ ድንገተኛ ጉዞ ምንድነው የተዘጋጀው? የሰው ልጅ እኮ በዚህ ዱንያ ላይ ሲኖር ለአደጋ ጊዜ መጠባበቂያ ብሎ እንኳን የሆነ ነገር ያስቀምጣል። እንደው የሆነ ነገር ድንገት ቢመጣ ምን እናደርጋለን ይላል። ሰው ቤት ውስጥ እንኳን እንግዳ ብመጣ እያለ እኮ እየራበው እንኳን ለእንግዳ ያስቀምጣል እንደ ሰው ድንገት ቢመጣብን ምን እናቀርባለን የሚል እንኳን እንኳን ስጋት ይኖራል ማለት ነው የተለያዩ ሀገራቶች መንግስታቶች ድርጅቶች የተለያዩ ነገራቶችን ሲሰሩ የአደጋ ጊዜ የችግር ጊዜ መጠባበቂያን ያስቀምጣሉ እንደ ድንገተኛ አደጋ ቢመጣብን ምን ስብሓንላህ እኛ አሁን ረዣዥም እቅዶችን እያወጣን እንኖራለን ዱንያ ውስጥ እነዚህን እያከናወንን እያለን በሰላታችን በጾማችን በዒባዳ ዝንጎች ሆነን በገፍላ ላይ ሆነን ድንገት መጥቶ ይወስደናል ይሄኛው ድንገተኛ አደጋ ይመጣል የትኛውን ሻንጣ ነው ታዲያ የምንወስደው ለዚህ ያዘጋጀነው ስንቅ አለ አለ እንደው ድንገት ቢመጣብን በቃ ችግር የለውም በዚህ ብንሄድ የምንል ሰዎች ነን። የሰው ልጆች በየቀኑ በየቀኑ ማድረግ ያለብን ምንድን ነው? በሀያታችን ስንኖር እኔ አሁን ብሞት ማለት መቻል አለብን። ብናስ እንደዛ አድርገን ነው ማሰብ ያለብን። እኔ አሁን ሞት ብመጣብኝ አልጸጸትም። በቃ በምን ደረጃ ላይ ነው መሆን ያለብን? ጊዜዎቻችንን መጠቀም መቻል አለብን። ተውበትን ማስረዘም መቻል የለብንም። ተውብተን መልካም ስራዎችን በቻልን ቁጥር መስራት፣ ሐራምና ሙንከር የተከለከሉ ነገራቶችን በሙሉ ደግሞ በመራቅ በመጠንቀቅ ሁል ጊዜ ዝግጁ ሆነን መቀመጥ መቻል አለብን። እዚህ ጋር እኔ በዚህ ሁኔታ ላይ ያለው ሞት ብመጣብኝ በቃ ችግር የለውም የቻልኩትን ያክል ተዘጋጅቻለሁ። አሁን ሁሉም ሰው ማሰብ አለበት ማለት ነው። ፈጅር ሰግዶ ስነሳ አሁን ባለሁበት ከአሁን በኋላ ሞት ቢመጣልኝ ዞር እስክደርስ ድረስ ለዚህ ልጅ ሆነኝ እንደዛ ማሰብ አለበት መዘናጋት የለበትም መዘናጋት የለበትም ለዚህ ነው አላህ ስብሓን ወተዓላ አልሃኩም ተካፍር ሐታ ዙርቱሙል መቃብር busy ያደረጋችሁ ወደ ኋላ ወደ ኋላ የያዛችሁ ጎትታችሁ ይላል ስብሓን ወተዓላ ምን التكاثر መፎካከር حتى زرتم المقابر مفكاكر بمن بجنزل بتلاقيه نظراتوش بالدنيا ما مالنا يسوي جي فكاكر بك بزي بدا بيزي هنا فاخرة الزنك بفعل مالنا حتى زرتم المقابر قبر السجوة بين درس مالنا سيد كبر درس اسكي موت درس موت سيمت عبر درس يسوي بزي ويتاين قوية عندهم حاجة وساسا ስለዚህ የተፈጠርንለት ዓላማን መዘናጋት የለብንም ነው። ሰላት ዙር ሰላት ስንሰግድ ይህ ሰላት የመጨረሻ ሰላት ነው ብለን መስገድ መቻል አለብን። የመጨረሻ ሰላት አድርገን መስገድ አለብን። ማማር አለበት፣ መስተጋገል አለበት። ከውዱ ጀምሮ ከአቋቋማችን ጀምረን በተረጋጋ ሁኔታ አላህ ፊት መቆማችንን ሊሰማን ይገባል። በዛ መልኩ ደስተኞች መሆን አለበት። ሰላቱ ሊያስደስተን ይገባል። እያንዳንዱ ሰው ያውቃል። ተረጋጋ መልኩ በደንብ የሰገደው ሰላት ያስደስተዋል። ለምን? ከዛ በኋላ ሞት ቢመጣ በጥሩ ሁኔታ ላይ ነው ያለው ማለት ነው። ሁል ጊዜ ሰው መቶበት አለበት። ሲሳሳት ወዲያውኑ ቶሎ መመለስ ማሰብ መቻል አለበት። ወንጀል ላይ እያለ ሞት ቢመጣብኝ ምንድነው ማድረግ ያለብኝ ማለት አለበት። ከአርዕስቴ የወጣው ሄድኩኝ ለማለት የፈለግኩት እንግዲህ የሰው ልጆችን የመፍጠር ዓላማ አላሁ ስብሓንሁ ወተዓላ በዚህ በሱረቱ አዛሪያት ቁጥር 56 ላይ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያቡዱን እወቁ እናንተ የሰው ልጆች ሆይ እኔ እናንተን የፈጠርኩት ለዚህ ዓላማ ነውና ለዚህ ጉዳይ ይውርውሩ ህይወታችሁን ለዚህ ጉዳይ ተገዢ አድርጉት ለአላህ መኖር አለባቸውም ቁል ኢነ ሶላቲ ونسكي ومحياي ومماتي لله رب العالمين بلا بلاتشو يا محمد إن صلاتي سجدتم كيوتم موتم إردم لا الله سبحانه وتعالى بلاتشو إما تنورون الله من رب العالمين إما تسجدوا لأ الله مولا لبس أبغت على هيوتي بمرو لا الله مولا لبس በዚህ ዱንያ ላይ ስትኖር ማለት ነው። እያንዳንዱ በጾም ንያ ታጅቦ ዒባዳ መሆን አለበት። ምክንያቱም የተፈጠርክለት አላማ ለዚህ ነው። አንተ ርዝቅህን ለማግኘት አስባቦች ላይ ስትሰማራ ኢባዳን ለመስራት እንዲያስችሉ ለይተ ከሆነ ኢባዳ ነው። ንያ በዚህ ከሆነ አጅር ታገኝበታለህ። እሱ ራሱ ኢባዳ ነው። እያንዳንዱ ሐረካት ኢባዳ ይሆንልሃል። እያንዳንዱ እንጂ ኢባዳ ብሎ ማለት በቀን አምስት ጊዜ ብቻ መስጊድ ይሄድ ሰላሳና አርባ ደቂቃ ብቻ በቀን ወይም ሰዓት አንድ ሰዓት ብቻ ነው አላህ የምትሰጥብን አይደለም አርባ ወሽሪን ሳ ትዌንቲ ፎር ሀወር ሀያ አራቱን ሰዓት ማለት ነው ለአላህ መስጠቶች አለብን ያ በመልኩ ነው በንያ እዚህ ሰርክል ውስጥ ነው መኖር ያለበት በዚህ ሁኔታ ላይ እያለ ድንገተኛው ሞት መጥቶ እንኳን ቢወስድህ አልሐምዱሊላህ አንተ አላ ኸይር በመልካም ነገር ላይ ነው የሄድከው ይባላል። ጠይብ በሌላ ቦታ ደግሞ አላሁ ስብሓነሁ ወተዓላ ሶስተኛው ነጥብ ወታረከን አላህ በምን መልኩ ነው የሚያመጣው? أنه المقصود من بعثة الرسول كما في قوله تعالى ነቢያቶችን አላህ ለምንድን ነው የምልካቸው? ለምን እንደላከ ሲነግረን ምን ይላል በዚህ በተባረከው አንቀጽ ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت بسورة النحل ثلاثة سدست ላይ ነቢያት መላክ لمن عندهن سيجل ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت بيهزبهم كله إلى الله سبحانه وتعالى وست الله أنت تبزو طاغوتاتنا راقوا بمالك ملك سنيان بأرجل لك رايا عند زيون بريد أنكر وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون በሱረቱ አንቢያ ሀያ አምስት ላይ አላህ ስብሐነ ወተዓላ ይህን ነገር ያስተላልፋል። ከአንተ በፊትም እነሆ ከእኔ ሌላ አምላክ የለምና ተገዙኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም ይላል። አይ ለምንድን ነው አላህ ስብሐነ ወተዓላ መልእክተኞችን የላከው? እዚህ ጋር ቆም ማለት ያስፈልጋል። አሁንም የተውሂድ አልኡሉሂያን ጉዳይ እያሳሰበ ይገኛል። አላህ ነቢያቶችን የምልክበት ምክንያት ለምንድን ነው? ወለቀድ በአስና ፊ ኩል ኡመትን በየህዝቡም ሁሉ ውስጥ ይላል። በእርግጥ ልከናል። ማንም መልእክተኞችን ለምን አን ዕቡዱላህ አኒዕቡዱላህ አላህን ተገዙ ወጅተኒቡ አጣዖት ጣዖታትንም ደግሞ ራቁ በማለት መልእክተኞችን ልካ የነቢያቶች መላክ ዓላማ የሰው ልጆች አላህን ሱብሓነሁ ወተዓላ በብቸኝነት እንዲያመልኩት እሱም ብቻ እንዲገዙ ለማድረግ ነው። ትልቁ የነቢያቶች መላክ መላክ ዓላማው ይሄ ነው። የሰው ልጆች ዑቡድያነታቸውን ያኔ ባርነታቸውን እንዲያረጋግጡ ለማስቻል ነው። ለውሸተኛ አማልክቶች ምድር ላይ ለሚመለኩ አምላክ ተብሎ እጩ ሆነው ቀርበው የሚመለኩትን አማልክቶች በሙሉ እንዲርቁ አላህን በብቸኝነት እንዲገዙ ግልጽ አይደለም። የሰው ልጆችን አላህን ብቻ እንዲገዙ ሲያስተምሩ በተቃራኒ ደግሞ ከጣዖታቶች ከጣዖት ጣዖት ብሎ ማለት ከአላህ ውጭ ያሉ የሚመለኩ ነገራቶች በሙሉ ናቸው ወደፊት እናያቸዋለን ጣዖት ይባላል የነቢያቶችና መልእክተኞች ስራ የሰው ልጆች አላህን በብቸኝነት እንዲያመልኩ ብቻ ሳይሆን ከአላህ ውጭ ያሉትን የሚመለኩ አማልክቶችን ደግሞ እንድርቁ ያስተምራሉ። እነዚህ ውሸተኞች ምንም የማይጠቅሙና የማይጎዱ እንደሆኑ በማስተማር እያንዳንዱ ነቢ ይህን ተልእኮ ተወጥቷል። ይህን ነው የምናየው። የነቢያቶች ተልእኮ ይሄ ነው፣ ያስተምራሉ። ምንም ነው የሚያስተምሩት? የሰው ልጆች አላህን በብቸኝነት እንዲያመልኩ ተውሂድ አልኡሉሂያን በደንብ አድርገው ያስተምራሉ። ሌሎችን ደግሞ እንድርቁ፣ ጣዖታቶችን ደግሞ እንድርቁ፣ ውሸተኛ ማለክቶችን እንድርቁ። ከሱረት አልአንቢያም ላይ ያለው ይሄ ምን ማለት ወማ አርሰልና ሚን ቀብሊከ ምን ረሱሊን አላክ ነው ይላል። ከዚህ በፊት ነቢያቶችን በሙሉ የነበሩትን መልእክተኞች አላክ ናቸውም ይህን መልእክት የተሸከሙ ቢሆኑ እንጂ ይላል ምን የሚሉ ላኢላሃ የሰው ልጆች በእውነት የሚመለክ አምላክ ከአላህ በስተቀር የለም እንዲሉ እሱን ብቻ እንዲያመልኩ ይህም መስክረው ፈዕቡዱኒ ከእኔ በስተቀር ሌላ አምላክ እንደሌለ እንዲያስተምሩና እኔም ብቻ አምልኩ ብዬ ቢሆን እንጂ አላኩም ነው አላሁ ስብሓን ወተዓላ ለዚህ ነው ነቢያቶችን በሙሉ የላካቸው ይሄ ትኩረት ሊሰጠው የሚገባ ጉዳይ ነው። አላህ ከእዝነቱና ከራህመቱ አንዱና ዋነኛው ምንድን ነው? ነቢያቶችን ለህዝቦች መላኩ ነው። የሰው ልጆች ይህ መመሪያ ከአላህ መጥቶ ግልጽ ባያደርግላቸው ኖሮ በጥመት ውስጥ ይቀሩ ነበር። በድቅልቁ ጨለማ ውስጥ ይቀሩ ነበር። ይኸው እንደምናየው ዛሬ አባቱ ድንጋይ የሚያመልክ ከሆነ ህፃን ልጁም ያው እሱን ተከትሎ ነው የሚሄደው። ለምርምር እንኳን አይነሳሳም። ያንኑ ተከትሎ ነው የሚሄደው። ዓለም በሰለጠነበት እንኳን በዚህ በ twenty first century በሚባለው በሀያ አንደኛው ዘመን እንኳን ሆነን የምናየው ይህንኑ መሰል ነገር ነው። በጣም የሚገርመው አሁን ሰዎች ምንድን ነው አባቶች የቀደምት አባቶቻቸው ያልሰለጠኑ መሆናቸውን ያምናሉ። ይሄ በጣም አጂብ የሆነ ነገር እኮ ነው። እናንተ ምን እንደምትሉ ባላውቅም እኔ ግን በጣም ያስገረመኛል ጉዳዩ። አሁን እያንዳንዳችን ይሄን ነገር እናስበዋለን። አያቴ ወይም ቅድመ አያቴ ያልሰለጠነ ሰው አድርጌ ወስዳለሁ። ያልሰለጠነ ስል የዚችን ዱንያ ጉዳይ ያላወቀ በቂ እውቀት የሌለውና ያልተለወጡ በማንኛውም ነገር እንደዛ አድርገን እንወስዳቸዋለን። ይሄ የምታመን ነገር ነው ሁሉም ሰው ጋር። ለዚህም ስባል አያቶቼ በዚህ መልኩ ይለብሱ ነበርና ብሎ የእነሱን ልብስ የሚለስ ሰው አታገኝም። ለምን? ይሄኛው ስልጡን ማህበረሰብ ነው፣ ያኛው ደግሞ ኋላ ቀር ማህበረሰብ ስለነበረ አያቱ ቅድመ አያቱ ልክ እነሱ በሚበሉበት እቃ ላይ አይበላም አሁን እሺ ብለው ወይም እነሱ በሚተኙበት ቆዳ ላይ አይተኛም ወይም ከቆዳ በተሰራ አልጋ ላይ አይተኛም ምክንያቱም እነሱ ባልሰለጠነ ዘመን ላይ ነበሩና አሁን እሱ ያን ነገር መከተል የለበትም እነሱ ያርሱበት በነበረው አስተራረስ አያርስም እርሻም ከሆነ እሱ በሰለጠነው ዓለም ውስጥ ነው በትራክተር ነው ያለው በተለያዩ ማሽነሪዎች ያጭዳል በእነሱ ምርቱን ያሳድጋል ህክምናንም እነሱ ሲጠቀሙ በነበረው ዘዴ አይጠቀምም በመቅሎና በአህያ ላይ ሆኖም አይጓጓዝም እሱ ሰልጥኗልና በሰለጠነው ቴክኖሎጂ ባፈራው ይሄዳል ኢሱ አላ ዛሊክ በዚሁ መሰረት ሄዱበት። ብዙ ነገሮችን ማለት እንችላለን አሁን የሚገርመው ግን ወደ ሃይማኖት ስንመጣ ይሄ ትክክል አይደለም ስትለው ይሄ ቅድመ አያቶች ሲከተሉትና ሲያምኑበት የነበረ ሲወርድ ሲዋረድ የመጣ ነው ይላል። እንደው የቀድሞ አባቶቻችን ስህተት መሆኑን ቢያውቁ ኖሮ ባልተከተሉ ነበር ይሄ ነገር በነቢያቶች ዘመን የነበረ አሁንም ያለ የሚቀጥል ነው የተለያዩ ሰዎች ጋር ስንነጋገር ይሄ አባቶቻችን የቀደምት ቀሳውስቶቻችን ጠብቀው ያቆዩልን ቅርሶቻችን ናቸው ይላሉ ምንም የስላሴን አስተምህሮ ለምሳሌ ጣዖታቶችን ጣዖቶችን ማምለክ አልተውም ይላል ጠይብ እነዚሁ እነዚሁ ሰዎች ይሰሩ የነበሩትን ሌላ ስራ ግን አይሰራም ምክንያቱም አይ አልሰለጠኑም ይላል የሰው ልጅ በከፍተኛ ደረጃ በመሸወድ ላይ ይገኛል በዚህ ዙሪያ ለዚህ ነው እንግዲህ ነቢያቶችን መጥተው የሚጠቀሙ አሉ፣ የማይጠቀሙ አሉ። እንዳየናቸው አላህ ስብሓነሁ ወተዓላ ግን በከፍተኛ ደረጃ ትልቁን ጸጋውን ወይም እዝነቱን ያሳየበት ዋናው አንዱ እዚህ ጋር እነዚህን ነቢያቶች በመላክ ቀጥተኛው ጎዳና ከጥመት ጎዳና ለይተው እንዲያስተምሩና የሰው ልጆች ይህን መልእክት እንዲያውቁ የተፈጠሩለትን ዓላማ እንዲያውቁ እና አላህን ስብሓን ወተዓላ ብቻ እንዲገዙና ጀነት እንዲገቡ በማድረግ ዙሪያ ትልቅ አስተዋጽኦ ያለው ፖይንት ነውና ነው ባረከላሁ ፊኩም እንግዲህ አላሁ ስብሓን ወተዓላ ዒባዳ ለሱ ብቻ መሆን እንዳለበት ከሚያስተምሩ አንቀጾች እነዚህ አሁን ያየናቸው ብቻ ሳይሆኑ ሌሎችም አሉ በቀጣይ ክፍል ሰባት ትምህርትም ቀሪዎችን እናያለን። የዛሬውን ትምህርት ግን እዚሁ ላይ እናበቃለን። ይህን ስንል ጥያቄ ለመጠየቅ ነው። ጥያቄው ምንድን ነው? አላህ ስብሓንሁ ወተዓላ የሰው ልጆችን የፈጠረው ለምንድን ነው? ነቢያቶችንስ የላከው ለምንድን ነው? የምለውን ጥያቄ ራሳችሁ ጠይቃችሁ እንደ መልስ እንድታስቀምጡ በመጋበዝ ነው። አላህ ስብሓነሁ ወተዓላ በቀጥተኛ ጎዳና ላይ ተመርተው በዚሁ ላይ ጽናት አግኝተው ከዱንያ የሚሰናበቱ ሰዎች አላህ ያድርገን። وبالله التوفيق والسلام عليكم ورحمة الله وبركاته